እሱን አስወግዱ። ከታች ያለውን ይሄንኛውን አሳጥሩ፣ ከዚህ ያለውን ደግሞ ልቀቁ። ጺምን ማሳደግ ዋጅብ ነው ዋጅብ አይደለም? ዋጅብ ነው። ለምን? ከነብዩ ምን መጥቷልና ወፍሲሩ ያለው ትዕዛዝ እኮ ነው። ቨርቡ ትዕዛዝ ነው። ትዕዛዝ ነው አይደል? ትዕዛዝ በምንድን ነው የምትተረጉመው? በዋጅብነት ማለም የእቲ ማለም የሪት ለሁ መዓሪፍ እስካልመጣ ድረስ አይ ጽምህን ብትላጭ ችግር የለም አቡበከር አላለም። ለአንድም ሰው አባል አላለም። እንዳዘዙ ሞቱ ነው ሰርተውበትም ሰሃባም ሰርቶበት አዘውትም ሞቱ ነው እንደው ትእዛዛቸው ባይኖር ማድረጋቸውን ብቻ ቅርጻቸውን ብቻ የተነከተል ነበር። እንኳን አድርገውትም አዘውትም ይሄ ተደምሮ ማወዳደር ያለብን መስተከል በጣም ቀላል ነገር ነው። ትልቅ ነገር ብዙ ነገር መስራት ማለት አይደለም። ጺም ማሳደግ ማለት ምንም ነገር አይደለም። ሲፈቱ ነው አንዳንድ ሙስሊሞች ላይ ማለት ነው። ይህን ከፈረጁ በኋላ ደስ ማለት ነው። ነው? አብዛኛው ምን የሚባለው አብዛኛው እንደውም ምን መለያ አድርገውታል የአህሉ ሱና ሰዋህብያ መለያ ነው አይደል የሚያደርጉት የማሳደግ ሁሉ ዋህብያ ነው። አልሐምዱሊላህ إذا كان التنسب إلى النبي صلى الله عليه وسلم توفق كهنا فنحن أول الوهابية من يرسل زينا هذا يرسل مثلنا هذا الحمد لله በጣም ደስ ብሎ ይገባል አይደለም ስያሜው ስነሱ ለመንቻ ተጠቀሙት እንጂ የረሱል ስራ ነው። የላቁት ሰዎች ደግሞ ሰሃቢን አልመሰሉ ወላሂ ምን አንድ ትልቅ ሙፍቲ ተቀምጦ ተፍሲር ሲያቀራ ምንም ጽም የለው ይህ በየመስጊድ ትልልቅ መስጊዶች የምናያቸው ኦ ተቆርጠው እናሰግዳሉ ኢማም ሆኖ ግን ይህ የማይሰግዱ እኮ አሉ። ከእንደዚህ አይነት ይሄ ቢድዕይ ነው፣ ጥልቅልቅ ያለ ይሄ የተቆረጠ ይሄ ሌላ ምዕራፍ አይምርም ነው የሚሉት። እንደዚህ የሚሉ ሰዎች እኮ አሉ፣ ዑለማዎች አሉ። በጣም ይሄዱት ነው። ግን እኛ ስለለመድነው ነው አቂዳ ጉዳይ ስላልሆነ ከሚል አንጻር ነው ኦ የተቆረጠ ሲያስገድ አብረን አቂዳ ጥያቄ አይደለም እንጂ እዚህ ኢማም እያለ እዚህ ኦ የተቆረጠ ምንም ዳዕዋው ራሱ አይጥም። ወላሂ ዳዕዋው የፈለገ ፐርፌክት ንግግር ቢናገር ወላሂ ላአተዓጅብ ቢሚስሊ ሀዛ እንደው ቢደዕይ ሰው ሲናገር ምንም አይማርክም። ተፍሲሩን ሲያቀረው አይገባህ። ቢገባህም ዝም ብሎ የሆነ ቋንቋ ብቻ ነው። ለምን ታተራ አለህ ዘየን ነብይ የነብዩና የሰሐባ ምስል አታይም ላዩ ላይ ሲንጸባረቅ ተቸገረ ግን የአቂዳ ጥያቄ አይደለም። ይህን ያላሳደገ አፍርሰው ዝጋው፣ ስደበው ምናምን ቅስ ብለን ማስተማር እንደ ቅስ በሚል ለስላሳ በሆነ አንደበት ሰዎችን ማስረዳት ነው ማስረዳት ቶ ይህ የዋህብያ ምልክት ነው ይላል። ግን ሀዲሱ ዛይፈን እንደ ምንድን ምን ብለህ ነው ነብዩ ቂም አልነበራቸውም በለ አላቸው። በቃ አቡበክር አልነበረውም ነበር። ሰሃባ ሁሉ ነበሩ አይደል? አዎ ነበራቸው። ቂም ያላቸው አላቸው። በተፈጥሮ የበቀለላቸው አልተውትም። ያልበቀልነት አልበቀልም ጥያቄ ስታይ መመሰል አይደለም። እነሱን መምሰል ይሻልሃል፣ ካፊርን መምሰል ይሻልሃል በልና ጠይቀው። ወላ ከተሸበሁ ቢ ራሱ ጢምንም ሰው አነጋገራቸው ራሱ ምንድን አለ? ከታችኛው ላጭታችሁ ላይኛዎችን እንዳታስቀሩት እንደ አይሁዶች ነው አሉ። ሲያመሳስሉ ራሱ ይህን ላጭቶ ይህን የሚያስቀር ከሆነ ማን ነው የሚመስለው? እና ይህ ይሁድ ሀጀሩ አሳዎች ናቸው እንደዚህ የሚያደርጉት። ምን አልዓጀብ አይሁዶች በአሁኑ ሰዓት ለቀውታል። ሳቃሞችን እነዚህ ራባቶችን ምታያቸው እናንተ ናሉ በዚህ ምልሳው ነው ጥሩ ይህንንም ለቀውት ነው የምታየው እኛ መስሎት ምንድን መካቸው አላህ አለም አላህ ሂዳያ ይስጠን ይስጣቸው ለሁሉም ለቤተሰቦቻችን የሚሰሙ ግልጽ ነው ለማንኛውም ዋጅብነት ነው ያለው ይሄ ትልቅ ስራ قال ሙላ አሊ ቃሪ ምን ይላሉ قال ሙላ አሊ ቃሪ የሚባሉ ሸፍ ፊል ሚርቃት ሸርሑል ሚሽካት የሚባለው ኪታባቸው ላይ ሚርቃት ሸርሑል ሚሽካት የሚባል ኪታብ አላቸው። እዚህ ኪታባቸው ላይ ምን አሉ? ቀውሉ ይህ ቃል አሉ የረሱልን ሐዲስ አምጥቶ ሊፈስሩት ነው። አንተሕሊቀል መርአቱ ረእሰሃ የሚለው ቃል አሉ ትንታኔ ሊሰጡት ነው የረሱልን ሐዲስ ማናቸው? ሸፍዬ ሙላ አሊ ቃሪ ነው። ሙላ አሊ ቃሪ አረብያ መስለኝ ችግር የለም። ሙላ አሊ ቃሪ ሙላ አሊ ቃሪ የሚባሉት في ال ሚርቃት ሸርሑል ሚሽካት ሚሽካት የኪታቧ ስም ነው። ሸርኋ ደግሞ ሚርቃት ይባላል። ሚርቃት ሸርሑል ሚሽካት የሚባለው ኪታባቸው ላይ ምርቃት ማለት መወጣጫ መሰላል ማለት ነው። ሸርህ ሚሽካት ማለት ደግሞ ችቦ ማለት ነው። ሚሽካት ማለት የኪታቧ ስም ችቦ ትባላለች። ያንን ችቦውን እሳቸው ደግሞ መሰላል በሚል ምን አደረጉት? ዘርዝረውታል፣ ፈተውታል፣ ሰፋ አድርገውታል። ሸርህ ማለት ማብራሪያ ማለት ايه كتاب اسمه مرقات شرح المشتاق من بالو كتاب اسمه من لا علي قاري من يلالو قولو ايه قال ايه رسول عليه الصلاة والسلام حديث ان تحلق المرأة رأسها نبيو خلق الوال شوف شوف حبيبي في اللي كان الفرق ان تحلق المرأة رأسها يملون دمار شوف وتقدر فيه دايركت في شيء نبيو حديث ايه حديث يفتح ايه قال ايه قال ان تحلق المرأة رأسها نبيو خلق الوال يملون قال وذلك ايه مالك لأن الزوائب ዘዋኢም ማለት የሴቶች በዚህ የሚወርደው ፀጉር ምንድን ነው? ሶማ ምንድን ነው የሚባለው? የሴቶች ወደ ኋላ የሚለቁት ጸጉር ማለት ነው። በዚህ በትከሻቸው ላይ የሚወርደው ፀጉር ሹሩባ ከተጎነጎነ ነው አይደል? ሹሩባ የሚባል ከተቆጣጠረ በኋላ ከተገኘ ደል ይባላል። ወዛሊከ ለአነ ዘዋኢብ ዘዋኢብ ምንድን ነው? ሹሩባ ወይም ደግሞ ወደ ኋላ የሚለቁት ጸጉር ዞማ ዞማ ጸጉር የሚሰኛው ላያቸው ላይ ሊኒሳ ለሴቶች ዘዋኢብ ትላላቸው ከሌሃ እንደዚህ ነው ለሪጃል ለወንዴ ፊል በምስልም ቦታውን በመያዝ ማንነታቸውን በመጠበቅ ለክብራቸው መገለጫ በመሆን ወልጀማል ለውበት ለውበት ለዚህ ነው። ለሁለቱ ያጋጣሚ ሁለት ነገር ሰውየው ሁለት ነገር እየነገሩ ሀዲሱን እየፈቱ ሁለት ነገር ነገሩ ሁለት መልእክት ወዛሊከ ሊአነ ዘዋኢድ ነብዩ የከለከሉበት ምክንያት ለምን እንደሆነ ታውቃላችሁ አሉ። ሊአነ ዘዋኢደ ዞማ ወይንም የሚለቀቀው ሹሩባ በኋላቸው ላይ የሚተኛው ትከሻቸው ላይ ለሚሳ ለሴቶች ከሊሃ ልክ እንደ ጢም ነው። ለሪጃል ለወንዶች ለወንዶች እንደዚህ ነው። እንደውም ተመልከቱ ማንኛውን ነው ዋና መሰረት አድርጋ ያመጡት ይሁን ድንቅ አለሙት በላባ ነው ተጠቀሙ ፊል ቅርጽን በማስዋብ ወልጀማል በመልክ መልኩ ይሟላል፣ ጥሩ ይሆናል። ወንዱም ያምራል፣ እሷም ታምራለች። እግሯን ከተከባከበች ማለት ነው። ከሌለ የለም አጭር ሊሆን ይችላል፣ አጠቃቀሉ ያ ጥያቄ ውስጥ አይገባም። ግን ያለውን በቻለችው ሁሉ ችሎታዋን ተጠቅማ ማስረዘምና ተውፊር ማድረግ አለባት። ውበት ነው፣ ጸጋም ነው ከአላህ ጸጋ። ለአንዳንዱ ጥሩ አፍንጫ ይሰጠዋል፣ ጥሩ ጥርስ ይሰጠዋል፣ ፀጉር ሊነካው ይችላል። አላህ ሁሉን ነገር አያሳጣም። ሁሉን ነገር ካሳጣ ደግሞ ወይ አእምሮ ይሰጣቸዋል ወይ የሆነ ነገር ሌላ ነገር ይተካላል። አንዷም ጥሩ ጸጉር ይሰጣና ይሰጥና አፍንጫ ላይ ኖራት ይችላል። አካክሶታል ማለት ነው። ለዛ አይነት ይላል ይወጣናል። ሰላም አለይኩም